وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد فإن خير الحديث كتاب الله وخير الهدي هدي محمد بن عبد الله وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار نسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن يحفظنا وإياكم وجميع المسلمين من شر البدع وأهلها كما نسأله سبحانه أن يجمع المسلمين على الوحيين كتاب الله وسنة رسوله صلى الله عليه وسلم ውድ የተከበራችሁ የተፍሲር ትምህርት ተከታታዮች ያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ ሁሉ ዛሬም እንደተለመደው ከረጃጅም ሱራዎች ከሱረቱ አዕራፍ ከሀያ ስድስተኛው አንቀጽ እንነሳለን ከሀያ ስድስተኛው አንቀጽ እንነሳለን ናም ሀያ ስድስት አይደል لا لا تبغانا يا بني آدم ها سدستኛ ናት ያ በኒ አደም የአደም ልጆች ሆይ አለ አላህ የአደም ልጆች ሁሉንም በጠቅላላ የሰው ዘርን ጥሪ ሲያደርግ አዩሃናስ ያ በኒ አደም ይላል። የአደም ልጆች ሁላችንም የአደም አደም ደግሞ ካፈር የመጡ የአደም ልጆች ቀድ ዘልና አለይኩም ሊባታ በእናንተ ላይ ልብስን አውርጃለሁኝ ይዋሪ سوآتكم ነውራችሁን የሚሸፍን አውርጀላችኋለሁኝ አለላህ وريشا ጌጣጌጦችንም ريش ላባዎች ምናምን ማለት ነው። ግን ለጌጥ የሚጠቀሙትን ነገር ريش ይሉታል አረቦች። ዋናዎቹ ልብስ ናቸው፣ ግን ጌጣጌጦቹ ሪሽ ይባላሉ። ቀድ አንዘልና አለይኩም ሊባሰን ዩዋሪ ሰውአቲኩም። ዋናው መሰረታዊ ይሄ አውራችንን የሚደብቁልን ነገሮች ልብሶች ናቸው። ጌጣጌጦችንም አልብሰናል አውርደንላችኋል አለ فالأول من الضروريات والريش من التكميلات والزيادات قال ابن جرير الرياش في كلام العرب رياش የሚለው ነገር ሪሽን ሪሽን ሪያሽ ጀምዑ ሪያሽ ይባላል ሪሽ ማለት በአረቦቹ አልአሳሱ እቃዎች ማለት ነው ቁሳቁሶች ማለት ነው ወማ ظهر من الثياب በይፋ ላውን የሚታይም ያው ከላይ ጣል የሚደረግ ልብስም ጌጣጌጥም ሪሽ ይባላል አንዘልና አለይኩም የሚገርማችሁ ልብስን አወረድንላችሁ አለ አላህ የሚወርድ ነው እንዴ ልብስ ልብስ ከላይ ነው እንደሚወርደው እ ከሚወርደው በቅሎ ከሚሰል ስለሚሰራ ማለት ከጥጥ አይደል የሚሰራው ጥጥ ደግሞ በቅሎ አይደል የሚያበቅለው ታዲያ ከላይ አይደል የሚወርደው እና ይህንን አውርጀላችኋለሁኝ እኔ ይህንን ባልሰጣችሁ ኑሮ ምን ይበጃችሁ ነበር ተገላልጣችሁ ሁላችሁም እየተንዘላዘላችሁ ራቁታችሁን ምን ይበጃችሁ ነበር ቢሆንም ግን የዚህ አይነት ልብስ ጠቀሜታው ውስን ነው ወሊባሱ ተቅዋ ዛሊከ ኸይር የፍራቻ የአላህ ፍራቻ ልብስ ግን የአላህን ፍራቻ መላበስ ግን የተመረጠ ነው የበለጠ ነው አለ አላህ ሰዎች ዱንያዊ ልብስ ሱፍ ምናምን ሊለብሱ ይችላሉ እሱ ምንም ፋይዳ የለውም ማለት አይደለም ጥሩ ነው ነገር ግን ሊባሱ ተቅዋ ذلك خير እሱ የበለጠ ነው አላህ لباس التقوى ذلكم ذلك خير سورة الأعراف آية كم قلنا ستة وعشرين خلقتني من نار تواقته عبر سبحانه بالإنزال عن الخلق أي خلقنا لكم لباسا يواري سوآتكم التي أظهرها إبليس من أبويكم والسوءة العورة كما سلف إبليس لعنه الله كباتو تشاكيه አባታችሁ ከአደምና ከሐዋ አሳስቶ ያጋለጣችሁን የምትሸፍኑበት ልብስ አወረድኩላችሁ خلقكኝ ለማለት አወረድኩኝ የሚለውን ቃል የተጠቀመው ይላል عبر بالإنزال عن الخلق أي خلقنا لكم لباسا يواري سوآتكم وريشا الرياش جمع ريش وهو اللباس ريش رياش كما يقال لبس ولباس وريش وريش الطائر ما ستره الله به وقيل المراد بالريش هنا الخصم متوت والذي عليه أكثر أهل اللغة أن الريش ما ستر من لباس أو معيشة قد أنزلنا عليكم لباسا ولباس التقوى هي إيه اللي فنه لباس التقوى سوتش يسو يسوفنا يمنعمن لبس ملبس ቢፎካከሩበትም ቢወዳደሩበትም ሊባሱ ተቅዋ ግን ሰዎች ብዙ የተዘናጉት የተቅዋ ልብስ ذلك خير يبلغ والمراد بلباس التقوى لباس الورع عن الشبهات لباس البعد عن الشبهات لباس الإخلاص عن الشركيات راسن كشرك نتأرقو راسن كشبهات نتأهنو የአላህን ስብሓንሁ ወተዓላ ፍራቻ መላበስ አሉ ከሚባሉ የልብስ አይነቶች ሁሉ የተሻለ ነው አለ አላህ يتق الله فيواري عورته وذاك لباس التقوى يا بني آدم يا آدم لجوتوي لا يفتننكم الشيطان شيطان لا يفتنك ذلك من آيات الله እነዚህ አሁን ያነሳሁት ከአላህ አንቀጾች መካከል አንዱ ነው ለዓለሁም የዘከሩን ያስታውሱ ዘንድ ለዓለ ናስ ለዓለ በኒ አደም የአደም ልጆች ያስታውሱ ዘንድ የወረደላቸው ነው ለማለት ነው ያ በኒ አደም የአደም ልጆች ሆይ ላ የፍቲነነኩም ሸይጣን ሰይጣን እንዳይፈትናችሁ ሰይጣን እንዳይፈትንህ በቃ መጠንቀቂያ ማስጠንቀቂያ ነው ሰይጣን እንዳያስጠነቅቅህ እያንዳንዱ የአደም ዘር ተነግሮታል ያ በኒ አደም ላ የፍቲነነኩም ሸይጣን ሸይጣን እንዳይፈትናችሁ كما اخرج ابويكم من ጀና አባትና እናታችሁም ከጀነት ወሱሶ ፈትኖ እንዳወጣቸው ሁሉ እናንተንም እንዳያወጣችሁ ተጠንቀቁ ينزع عنهما لباسهما ليريهما سوآتهما ከላያቸው ላይ ልባስ ልብሶቻቸውን አወለቀባቸው ወይም ሲያወልቅባቸው ሊዩሪየሁማ ሰውአቲህማ የእነሱን ነውራቸውን፣ አውራቸውን፣ አፍረተ ገላቸውን ሊያሳያቸው እነሱም አያውቁትን የራሳቸውን አፍረተ ገላ ያውቃሉ ሊያሳይባቸው ለማለት ነው። ኢነሁ ሸይጣን የራኩም ሁወ ወቀቢሉ ሚን ሐይሱ ላ እሱ እሱና የእሱ ቡድኖች እናንተ በማታውበት መልኩ ያዋችኋል ኢነሁ አይ ሸይጣን የራኩም ሁወ ወቀቢሉህ ያያችኋል እሱም ሆነ የሱም ሰራዊቶች የሱም ጓደኞች ها يراكم وقبيله قبيله أعوانه من الشياطين وجنوده إنا جعلنا الشياطين أولياء للذين لا يؤمنون ሸይጣኖችን ለነዚያ በአላህ ለማያምኑ ሰዎች በሞቶ መነሳት ለማያረጋግጡ ሰዎች ወዳጆች አርገናቸዋል ኢና ጀዐልነ الشياطين أولياء للذين لا يؤمنون في آية أخرى ماذا قال الله ولي الذين آمنوا يخرجهم من الظلمات إلى النور والذين كفروا أولياؤهم من أولياؤهم الطاغوت يخرجونهم من النور أكبر الطواغيت هو إبليس إنا جعلنا الشياطين أولياء للذين لا يؤمنون እኔ የምለው ሸይጣን ያይናል አይደል እሱም ዘሮቹም ያውታል ያውናል እኛ እናያቸውም ነው ነው በማታውበት መልኩ ያያችኋል ነው ወይስ አታዋቸውም ነው የሚያሳየው ያ እ እስቲ እስቲ በደንብ ያው የሚሽዋር ነገር ቢሆን አሁን የሚን የሳር ታውቀው ነበር ይኸው እነሁ አዳምጥም አረበኛው እነሁ የራኩም እሱ ያያችኋል ማን ሁወ ኢብሊስ ሸይጣን ወቀቢሉሁ ረዳቶቹ ሚን ሐይቱ ላ ተረውነሁም በማታው በማታዩበት መልኩ ሚን ሐይቱ ላ ተረውነሁም እነሱን በማታያቸው መልኩ ማለት እኮ የምታዩበት አጋጣሚ ያለ ማለት አይደለም የሚያሳየው እንደው ባይሆን ደበቅ ብለው ሳታዋቸው ነው ዳነው ኸናስ ቁል አዑዙ ቢረቢ ናስ من شر الوسواس الخناس خناس الذي يخنس إذا تنبهت عليه متدبك من قعد كل شيء يورمي መዘናጋት ግን ሲያይና እንዝህ ላልመሆንህን ሲያይ እንደፈለገ የሚጫወትብህ ማለት ነው ከናስ ማለት ምን حيث لا ترونه ምክንያቱም ይህንን አያት አንዳንድ መረጃ አንዳንድ አሊሞች ይህንን አያት መነሻ አድርገው ሰዎች ሸይጣንን የሚያውበት አጋጣሚ የላቸውም ማለት ነው የሚያመለክተው ይላሉና እኔ በፍጹም አልታይም አያሳይም ነው ብዙ ጊዜ እሱ በሂሳቸው እንደሌለው ምን ማረጋገጥ ሰው ሸይጣን ላይ የሚሳደ ወላ በሰው ተመስሎ ይመጣል ها كيف نعم ومن الشياطين نراه ومن الشياطين لا نراه من هم اللي نراهم من هم اللي لا نراهم الشياطين لا أنا أريد شياطين الجن بس هل شياطين الجن لا نراهم يعني قال آه، لا إنه إيش قال يراهم إنه يراكم هو قبيله من حيث لا ترونهم لا ترونهم نعم من حيث لا ترونهم በማታውበት መልኩ ያያችኋል ማለት حيث بربي القلب ما يثبت هنا لما يثبت አይነት ሙያት ማለት ማለት እኮ ልታውት የምትችሉበት አጋጣሚ አለ ያን ይጠነቀቃል ማለቱ ነው ያየ ሰው የለም እንዴ ያየ ሰው የለም እ صدقك وهو كذوب የተባለ ሰው እ وقد استدل جماعة من أهل العلم بهذه الآية إلى الشوكاني على أن رؤية الشياطين غير ممكنة ይህንን አያ መነሻ አድርገው ሸይጣንን ማየት የማይቻል መሆኑን ያመለክታል ያሉ ሰዎች አሉ አለ ወለይሰ ፊል አየቲ ማ የዱሉ ዐላ ዛሊክ መስሏቸው ነው እንጂ በቁርአኑ ውስጥ ይህንን የሚያሳይ የለም አለ እኔ እንደዚህ ይህን ነው የሚያመለክተው የሚሉ ሸኾች ጋር እየተጣላው ዝም ብዬ ነበር ማልፍ ሸርሑ ላይ ሀታ ተፍሲር ላይ ይህንን የሸውካን አላየሁም ወጋየቱ ማ ፊሃ የዚህ አያው የሚያመለክተው አነሁ የራና ሚን ሐይቱ ላ ነራሁ ሳናየው ያየናል ማለትን ነው የሚያሳየው እንጂ ጭራሽ እስከ መቼም ወለይሰ ፊሃ አና ላ ነራሁ አበደን فإن انتفاء الرؤية منا له في وقت رؤيته لنا لا يستلزم انتفاءها مطلقا ثم أخبر الله سبحانه بأنه جعل الشياطين أولياء للذين لا يؤمنون من عباده وهم الكفار ጎበዝ ነው እሱ አንተ ይሄ ሰውዬ እናት ወልዳለች ይላሉ የአዲስ አበባ ሰዎች እንዲህ ሲያው እናት ወልዳለች ይላሉ ይሄ በጣም ጎበዝ ነው እኮ ሶካሪ ያ ሰላም ሰው አይታይም ብሎ ነው ጨክኖ ይሄው ምን حيث لا ብሏል على كل حال እኔ መቼም አሁን ተስማምቶኛል በማናይበት መልኩ ማለት እንጂ አይታይም ማለትን አይደለም ያልደቀቀ ህልሜው ነው ሁልጊዜ አዲስ አዲስ ነገር እየሆነ وإذا فعلوا فاحشة መጥፎ ነገር ሲሰሩ حرام ነገር ሲሰሩ قالوا وجدنا عليها آباءنا አባቶቻችን ይህንኑ ሲያረጉት ነው ያገኘን ይላሉ والله አመረና بها اللهم አዞናል ይላሉ። የማይረቡ ናቸው ቁል በል إن الله لا يأمر بالفحشاء الله የሚያስጠላ ነገር እንዲሰራ አያዝም أتقولون على الله ما لا تعلمون በአላህ ላይ የማታውቁትን ነገር ነው የምትናገሩት ቁል በል አመረ ረቢ ቢልቅስት አላህ የኔ ጌታ ፍትሃዊ እንዲሆን አዝዞኛል وأقيموا وجوهكم عند كل مسجد በየመስገጃው ቦታ ላይ ሁሉ ራሳችሁን አስተካክሉ أي أمركم بالاستقامة في عبادته أمر ربي بالقسط وأن أقيموا وجوهكم عند كل مسجد بيبوتوا بيبوتوا في محلها مالا በየትም ቦታ ላይ ራሳችሁን ውጁህ በማለት ዛት ነው የተፈለገው ይላል በእያላችሁበት ቦታ ላይ ቀጥ በሉ ተብላችኋል ወድዑሁ ሙኽሊሲነ ለሁ ዲን ለእሱም ንጹህ አገልጋይ ሁናችሁ ጥሩት ተብላችኋል ከማ በዳአኩም ተዑዱን እንደጀመራችሁ ትመለሳላችሁ እንደጀመራችሁ መጀመሪያ መን ዩሕዬ من يحيي العظام وهي رميم مت الكون قل يحييها الذي أنشأها أول مرة وهو بكل خلق عليم كما بدأكم تعودون فريقا هدى يتوسنا بودن كأننا مسمرنا سيازا الله وفريقا حق عليهم الضلالة ليلة بودن دقمو በእነሱ ላይ ጥሜት ተረጋገጠባቸው إنهم اتخذوا الشياطين أولياء من دون الله እነሱ እኮ ሸይጣንን ከአላህ ሌላ ወዳጅ አርገው ረዳት አርገው አማካሪ አርገው ስለያዙ ነው ويحسبون أنهم مهتدون ቀና መስመር የሚያዝ ነው እኛው ነን ከኛ ያማረ ላሳር ብለው ይስለያዙ ነው ይላል وإذا فعلوا فاحشة الفاحشة ما تبالغ في فحشه وقبحه من الذنوب قال أكثر المفسرين هي طواف المشركين بالبيت عراة هي فاحشة مالت الذي يتفلقوا كلبس قال هذا سلونة كعبان طواف لهذا ليادرقوا يفلقوا لبساتشون ولكن قال دورا قفاتشون ولم زلم يل سبر تقيدا وانتم سيتم ምን ነው ሲሏቸው እንዴ እና ወንጀል የሰራንበትን ልብስ ለብሰን የአላህን ቤት ልንጠውፍ ነው እ አላህ አክበር ጃሂል እኮ ከባድ ነው ጃሂል እንዲያው جهل عليه لعنة الله المتتابعة جهل ባገኝ አለ እ አምሳ ሰው የምገለውን ያህል ነው የምገለዋል አለማወቅ እኮ ከአላህ ጋር ያጣላል አርሐሙ ራሒሚን ከሆነው ጌታ ጋር አለማወቅ ከእናት ጋር ያጣላና ጀነት ያስከለክላል አለማወቅ ባልና ሚስት ያጣላና ያፋታል አለማወቅ ጀህል عظيم جريمته ينوكو وإذا فعلوا فاحشة قالوا إن أنت رفضت شنقتنا وجدنا عليها آباءنا أنا عندهم السبت على إن أمر ربي والله أمرنا بها لم قل إن الله لا يأمر بالفحشاء الله عندي هلا في نقرها فكيف تدعون ذلك عليه سبحانه ثم أنكر عليهم ما أضافوه إليه فقال أتقولون على الله ما لا تعلمون الله ያላለውን ብሏል كيف ማታውቁትን ታረጋላችሁ ትናገራላችሁ إنا وجدنا عليها آباءنا والله أمرنا بها والمقلد لولا اغتراره بكونه وجد أباه على ذلك المذهب مع اعتقاده بأنه الذي أمر الله به وأنه الحق لم يبق عليه وهذه الخصلة التي بقي بها اليهودي على اليهودي والنصراني على النصرانية والمبتدع على بدعته فما أبقاهم على هذه الضلالات إلا كونهم وجدوا آباءهم في اليهودية والنصرانية والبدعية وأحسنوا الظن بهم እኛ አባቶቻችን እንደዚህ አግኝተናል የቀደምት ሰዎችን እንደዚህ አግኝተናል የሚል መርሆ ይሁዶች ከአይሁዳነት እንዳይለቁ ያደረጋቸው እሱ ነው ምንም ስለ ሃይማኖት አቀው ስለ ሃይማኖቱ መርጠው የነሱ ሃይማኖት የተሻለ ሆኖ አግኝተውት አይደለም የተው ግን እኛ አባቶቻችን አያቶቻችን ይሄ ነው ብለውናል እቺም ይዘን ነው የምንቀጥለው ክርስቲያኑም እንደዚህ ይሄ ብቻ አይደለም ሐታ የቢድዓ ሰዎች ሱና የሱናው ይሄ ነው ይሄንን ቦታ ተውት ይሄኛው ቢድዓ ነው ሲባሉ አይ እርግጥ ሰምተናችኋል ብላችሁናል ገብቶናል ቢሆንም ግን እኛ አባቶቻችንን ያገኘን እንደሱ አይደለም። አያቶቻችን ይሰሩት የነበረው ይሄ አይደለም። በዚሁ ላይ ነው የምንቀጥለው ነው እ ምን መውሊድ ብቻ መውሊድ እንደዛው ነው። እንደውም አዎ ይሄ የተለመደ ነው። አረ የሚገርም ነው። ማተሳፋ ተስፋፋ እኮ መውሊድ እንዴት ሆኖ እንዴት ሆኖ ወደ የት እንደደረሰ ሲገርሙ ሲነግሩኝ ሱብሃንአላህ አንዷ ተሳለች ሰደቃ አደርጋለሁ ብላ ይሄንን መሬት ካልወሰድክብኝ ካልወሰደብኝ መንግስት ሊመራባት ሆኖ ይሄንን ካልወሰደብኝ ሰደቃ ሰድቃለሁኝ አለች ሳይወሰድባት ቀረ ለሷ አስቀሩላት ልጆቹ ህፃን ስለነበሩ አድገው አሁን ልጆቹ ወደ ግማሾች ወደ ውጭ ወደ ሀገር ቤትም አሉ። ሴትዮዋ በየአመቱ ትሰድቃለች። እንግዲህ እሰድቃለሁ ማለት በየአመቱ ማለት ነው አላቅም ያው ለይታ እሷ በየአመቱ ማለት ነው ብላ እንግዲህ ይዘዋለች ማለት ነው። የሚገርመው ግን የአምሳ ሳንቲም ዶሮ የብር ከሀምሳ ገመድ ይዛ ጠፋች ይላሉ። ያ ያስቀርልኝ ብላ የተሳለች የተሳለችለት የነየተችለት መሬት የሚያመጣው 50 ኪሎ ጤፍ ነው። እሷ ግን አሁን የምታደርገው ያስለመደችው አመታዊ መውሊድ 30 ሺህ 35 ሺህ የኢትዮጵያ ብር ይፈጃል። አልተውም አለች። ተይ ብትባል በፍጹም እኔ ነይቻለሁ ሆኖልኛል አግኝቼበታለሁ በፍጹም ደግሞ ሰደቃ ነው ላይ ነው እየተቻለ አይደል አሁን ሰደቃ መሆን ቆርጦ መውሊድ በውዛራ ውስጥ ተጠቃላ ነው የሚገርም ነው እና ወጀድና عليه آباءنا ማንም ሰው ያለበት ቦታ ላይ እንዳይሻሻል ያደረገው ይሄ በማረሻ ማረስ የለመደና ትራክተር መስቶ ይረስልህ አይቀበልም። አባቴ አባቴ እኛ እኛው እኛ አርሰን ነው እንጂ በማጨጃ ይሄ በመውቂያ በምናምን አይሆንም። በቴክኖሎጂ አይ በፌስቡክ ተከታተል ትምህርት የለም። እኔ ሄጄ ካልሰማሁት ፊት ለፊቱ ካላየሁት መሐመድ ዘይን ትምህርት አይገባኝ አልቻልክም ይሻለበት ሁኔታ ማለት የለም። እኔ ደስ አይለኝም። ይሄ ሸይጣን ነው ይሄ ምን ታደርገዋለህ? አንዳንዶች እኮ ጫማ እናደርግም ብለው ያውቃሉ። ጫማ በእግራችን ነው የምንሄደው። ይሄ ጫማ ይሄ ዝም ብሎ ነው ምንም የለም። ከዚያ በኋላ ጦርነትም ሲሄዱ ሰይፋቸውን ልጠው በሰይፍ በሰይፍ ማን ያገኝ ማን ያገኛል? ወላሁ አመረና ቢሃ ደግሞ ትልቁ አደጋ ነው። ይሄ የቀድሞ ሰዎች የሚሰሩት ሁሉ ስራ አላህ ያዘዘው ስራ ነው ብሎ ማሰብ ደግሞ ትልቁ አደጋው እሱ ነው። የድሮ ሰዎች እንግዲህ የራሳቸውን ኢጅቲሃድ አድርገው በድሮ ኸይር ነው ብሎ የሰሩት ስራ አለ አይደል? ተለምዷል። የሆነ ሸህ ሲሰራው የነበረ መሆኑን አየነ። ግን ሸሁ የሰራው ሁሉ አላህ ያዘዘው ነው ለመሆኑ ማረጃ አልተገኘም አይደል? እንደውም የሚቃወመው ሰው መጥቶ ይሄ ትክክል አይደለም፣ ይሄንን ተውት ካለ ወላሁ አመረና ቢሃ ይባላል። والله امرنا بها ማን አዘዘው አብድ ሰለዋት እያለ ሰውየው አብዱል ጀሊል ሰለዋት ይላል ሰለዋት እያልን ነው ይለኛል የት ነው ሰለዋት ይሄ እኔ ሰለዋት አይደለም አልኩት አይ እኛ ግን ከድሮ ጀምሮ ከሰሃቦች ጀምሮ ሰለዋት ሲባልበት የነበረ ይሄ ያው ማንኛው ሰሃባ ሲለው ነበር አልኩ ሁሉም ሰሃባ እኔ ሁሉም ሰሃባ ያሉት ያሉት ይመስለኛል በምን አወቅ አልኩት። ሁሉ ሙስሊም ይያለው እና ይሄ ስለዋት ይሄ ስለዋት ሳይሉ ቀሩ ነው የምትለኝ እነሱ አሳየሁት መቼ እንደተጻፈ ይሄ አዙ ምናምን የሚባል ሰውዬ መቼ እንደነበረው ልብ በል አይ ይሄ ሊሆን ይችላል ግን ሱሐባዎቹ ይሄን የመሰለ አጀብ እ እነሱ አንዱም ሰርቶበታል ነው እንጂ አንተ አንተን አትበል ነው የሚለኝ አንተ ዝም ብሎ አምልጦሃል አልገባህም كما بدأكم تعودون تعودون تعودون ማለት بعث ማለት ነው ትሙታችሁ ትነሳላችሁ يحييكم بعد موتكم كما بدأكم أي بدأ فخلقهم ولم يكونوا شيئا ثم ذهبوا ثم يعيدهم عبد الرحمن بن زيد بن أسلم كما بدأكم أولا كذلك يعيدكم آخرا واختار هذا القول أبو جعفر بن جرير يا أيها الناس إنكم تحشرون إلى الله ودى الله تنسلته حفاة عراة غرلا بعد وقراتهم رابطاتهم وشلاهناتهم كما بدأنا أول ما أول خلق نعيده وعدا علينا إنا كنا فاعلين فريقا هدى وفريقا هو الذي خلقكم فمنكم كافر ومنكم مؤمن فترة سؤال دماشوا كافر شو أمان يالا فهو الذي لا إله غيره نبي عليه الصلاة والسلام كسل إلى أملاك بل اللو جيتائه نبي إن أحدكم لا يعمل بعمل أهل الجنة كما هكلاته أنه يجن السراء سرال حتى ما يكون بينه وبينها إلا باع أو ذراع بجنة النابس المفاكل መካከል አንድ باع ወይም ሁለት كذير ባዕ كذير باع البلد مالت دمو كزي ولا كند يبلو باع يبلو يهلو على كم እሷ ስትቀረው ድረስ ከምትቀረው ድረስ فيسبق عليه الكتاب يا الله ውሳኔ ቀድሞበት ይሆናልና فيعمل بعمل اهل النار فيدخلها የጀሃነም ስራ ይሰራና እንዲገባ ይጀራል ختام ختام የሚባል ነገር ወሳኝ እንዴት እንደሆነ ነው የሚያመለክተው وإن أحدكم لا يعمل بعمل أهل النار حتى ما يكون بينه وبينها إلا باع أو ذراع فيسبق عليه الكتاب فيعمل بعمل أهل الجنة فيدخل الجنة እንደዚሁም የጀሃነም ሰው ነው ተብሎ ሲሰራ ሲሰራ ሲሰራ ሲሰራ ቆይቶ አንድ አንድ ክንድ ሲቀረው የጀነት ስራ ይሰራና ወደ ጀነት ይደረጋል الأعمال بالخواتم የስራ ውጤቱ ፊኒሽንጉ ነው መጨረሻው ነው ማክተሚያው ነው እንዴት እንደጨረስክ ነው አጨራረሱ ላይ ነው ጥንቃቄ ማድረግ ያ ማለት እንግዲህ ተጠንቅቄ ጨርሳለሁና አሁን እንደፈለኩ ልዘባርቅ ማለት አይደለም የመር የነበርክበት ነው አሚት ዝም እ መኪና ላይ ላይ ጉብ ሲል ስትፋጠጥ እንትዝ የሚልህ ያ ወይም ምላስ የሚናገረው ሲያስበው ሲያምሰለስለ የነበረው ነው ተሪየሪየ ስበላማ ዝዬ ስተኛማ ዝዬ እባክሽ ውረጂ ምናምን ምናምን እያልክ ከነበረ እንደዚያው ነው የምትለው እንደዚያው ነው ግን اللهم صل على محمد وآل محمد إياك كون متى اللهم صل على محمد وآل محمد إياك سبحان الله وبحمده سبحان الله العظيم إياك كون سبحان الله وبحمده መሻይኾች ማዕር መሻይኾች እኮ ነው ያገኙት እንደዚህ ያሉ የመኪና አደጋ ምናምን አደጋ የደረሰባቸው ሰዎች ሲደርሱባቸው ጉድ እያወሩ ነው የሚሰሙት ጉድ አንዳንድ ሰው የሌለውን ያላለመደው እንዲመጣለት ይፈልጋል። አንዱ ሚስቱን ታሞ ነው ሰው ጋር ሊያይ ሰው እሱ በጣም ተዳክሟል እና እስቲ እስቲ ላ ኢላሀ ኢለላህ በልበይ ይላታል። እሷ አሁን እንግዲህ ይሄ ላ ኢላሀ ኢለላህ ዛሬ ነው እንጂ ክብር ያገኘው እዚህ ቤት ብላ ገርሟት እኮ ነው ምን አሉ ይላል ላኢላሃ ኢላላህ በል በይ ይላል ሰውየው እሺ ትለውና እሷ ምንድን ቆይ አይዞ ትላል አትበይ ይላል አለ አንድ ሸህ አሉ ፊት ነበር ማልመድ አሉት አይባልም ለነገሩ እንደዚህ የታመመ ሰው እንደዚህ አይባልም ያው አልቋል ጨርሷል እንግዲህ ህይወቱን ማሰናበቻው ላይ ስለሆነ ብታጠቁ ዋጋ የለውም እንጂ ከልጅነቴ በቀጣሽኝ እኮ ነው በሌለበት ነገር ምላስ ያለመደውን አይልም لا يزال لسانك رطبا بذكر الله ጎበዝ ከሆንክ ሁልጊዜ ذكر አብዛ እንደዚህ ነው ማ የለመድከው ነው የነበርክበትን ነው አንዳንዱ ሌሊት ቅር የሚለው አለ ሌሊት ሳይነሳ ሱብሂ አዛን ሲያደርግበት የሚበሳጭ ሰው አለ ምንድነው ዛሬ ታስልቀች ያሰላ አንዳንዱ እሱ ቢያመልጠው ግድ የለውም ወይ ጉዳዋሚ ሳያመልጠኝ አንተ ዛሬ እንቅልፍ ጉድ አድርጎኝ ነበር እያለ ሰላቱ ሲደርሳል አይደል شيخ ما ማሐድ المشايخ صلاه ትቶ በደዋሙ ላይ አላርም የሞላ ሰው ይከፍራል ከነቃሁ ልንቃ አለበለዚያ ግን አላርሙ የግድ ጩሆ ማንቃት ያለበት ደዋሜን ነው ካለ አንዳንዱ ሱቢ ለምን አስመለጥክ ሲባል አጠፋሁት አላርሜን አለ طيب የደዋሙ ላይ ለምን አላጠፋውም ያጠፋል አንዳንድ ሰው ከእንቅልፉ ሲነሳ እንደ ይረሳው ነበር በቃ አትጮህ ብሎ ምናምን እ الله አው አው አው ያ በኒ አደም የአደም ልጆች ሆይ خذوا زينتكم عند كل مسجد ጌጣችሁን በየመስጅዱ ያዙ ልበሱ ልብሶቻችሁን ልበሱ ሰርግ ሊሄድ እየተዘጋጀ አንዱ ሱፍ ሊለብስ ሲል ቆይ ቆይ ቆይ ሰላት ሰግጄ ነው የምለብሰዋል ሱፍ ለብሶ ታዲያ ሰላት ሊሰግድ ነው ሱፉ የታሰበው ለምንድን ነው? ለሰርጉ ነው፣ ለፎቶግራፉ ነው። የሶላሲ ሶላት ሱጁዱ፣ ግፊው ምናምኑ ስብርብር ሊያርገው ነው ሱፉ። አይ ከሶላት በኋላ ነው ኹዙ ዚነተኩም ዐንደ ኩሊ መስጂድ ጌጥ የተባለን ሁሉ በየመስጂዳችሁ ያዙ። ኩሉ ወሽረቡ ብሉ ጠጡ፣ ወላ ቱስሪፉ እንዳታባክኑ ስትበሉ ستطوا አየህ መብላት መጠጣት ተፈቅዷል። በምን ቢዱን ኢስራፍ የሚገርመኝ ይሄንን ጀምሮ የሚተው ሰው ያሳፍር ለምን ይጀምረዋል ከጀመረ ለምን ይዞት አይሄድም ይሄንን ግማሽን ጥሎ كلوا واشربوا ولا تسرفوا إنه لا يحب المسرفين الله سبحانه وتعالى አባካኝ የተባለን ሰው አይወድም لا يحب المسرفين في اللباس لا يحب المسرفين في المأكل لا يحب المسرفين في المشرب በየትኛውም ቦታ ማባከን የልብስ ማባከን መቼም ሰው ልብስ የልብስ መባከን እዚህ ሀገር ያለ ሰው ሁሉም በዚህ የሚጠየቅ ይመስለኛል ያው ናቸው አልአምሩ ቢተጀሙል እንደ الذهاب الى المساجد ነው خذوا وسيلتكم عند كل مسجد ማለት وبتاتشون يازو مالك لبس مالك نوزي هذه الآية الكريمة رد على المشركين فيما كانوا يعتمدونه من الطواف بالبيت عراة كما رواه مسلم ونسائي وابن جرير واللفظ له من حديث شعبة عن سلمة بن كهيل عن مسلم البطين عن سعيد بن جبير عن ابن عباس قال كانوا يطوفون بالبيت عراة الرجال والنساء الرجال بالنهار والنساء بالليل وكانت المرأة تقول اليوم يبدو بعده أو كله وما بدا منه فلا أحله ثلاثة فقال الله تعالى خذوا زينتكم عند كل مسجد لبسوا ما لكم وقال العوفي عن ابن عباس في قوله خذوا قال كان رجال يطوفون بالبيت عراة فأمرهم الله بالزينة والزينة اللباس وهو ما يواري سوءات السوءة وما سوى ذلك من جيد البرز البز والمتاع فأمروا أن يأخذوا زينتهم عند كل مسجد لباسوا مالتهم لباسوا ولهذه الآية وما ورد في معناها من السنة يستحب التجمل عند الصلاة ይሄ አያትና ሌሎችም የዚህ ማዕና የሚያጠናክሩ ሐዲሶችን ስናይ የሶላት ላይ መዋብ ያስፈላጊ መሆን ያስፈልጋል ወላ ሲየማ يوم الجمعة ويوم العيد والطيب لأنه من الزينة والسواك لأنه من تمام ذلك شتو مكبات سواك متكم ومن أفضل اللباس البياض كلبسوت كله تقروا نتشنو كما روى الإمام أحمد عن ابن عباس مرفوعا قال قال رسول الله صلى الله عليه وسلم البسوا من, من ثيابكم البياض فإنها من خير ثيابكم وكفنوا فيها موتاكم وإن خير أكحالكم الإثمد فإنه يجل البصر وينبت الشعر كلبساتك كله طرو نتشنو إيه مكناتهم بدون يعمل لبسوا يكفناتهم ልብስ እሱ ይሁንላችሁ አሉና ከኩሎቻችሁ ሁሉ ጥሩ ደግሞ ኢስሚድ የሚባለው ኩል ነው እሱ ለአይን መድኃኒት ከመሆኑ በተጨማሪ አይንን እንደሚገልጥ እንደመሆኑ ጸጉርም ያበቅላል የቅንድብ ጸጉርም ያበልጣ ያበቅላል ይላሉ إثمد إثمد إثمد በየሱቁ ላይ ያውቁታል إثمد وكلوا واشربوا قال الإمام البخاري قال ابن عباس كل ما شئت والبس ما شئت ما أخطأتك خصلتان سرف ومخيلة لابن عباس عندي شيء سمعت ይላል كل ما شئت والبس ما شئت የፈለከውን ብላ የፈለከውን ልበስ ما أخطأتك خصلتان ሁለት ነገሮች እስከሌሉብህ ድረስ ሁለት ነገሮች እስከሳቱህ ድረስ ሰረፉን ወመኺላ ማባከንና ኩራት እስከሌለ ድረስ ብላ ጠጣ ብላ ልበስ የፈለከውን أحل الله الأكل والشرب ما لم يكن سرفا أو مخيلا مبلات متطات ما باكننا كرات اسكللبت درس تفقدوال ما ملا ابن آدم وعاء شرا من بطنه የአደም ልጆች ከሞሉት ነገሮች ትልቁ መጥፎው እንደ ሆድ መሙላት የለም بحسب امرئ ابن آدم أكلات أكلات يقمن صلبه فإن كان فاعلا لا محالة فثلث لطعام وثلث لشراب وثلث لنفس يا آدم ልጆች ከሆዳቸው የበለጠ መጥፎ ነገር የሞሉት ዕቃ የላቸውም አደም የአደም ልጅ ለአንጀቱ ማቆሚያ ጉርሻዎች ይበቁታል የግድ መብላት አለብኝ እንደው እስከፈለኩ ድረስ መብላት አለብኝ ካለ ثلث لطعامه ثلث لشرابه وثلث لنفسه አንድ ሶስተኛው ለምግቡ አንድ ሶስተኛው ለመጠጣት አንድ ሶስተኛው ደግሞ ለአየር ይተው ይላሉ ናም ሸው ዛሬ القارئ يقول فلا وكان عينيا والقارئ أنت أنت وضع شميزي هون زوجي هون يقعد هو غير كده شميز باطل فلا باطل فها عادل كده إذا أنت أنت وضع يقول كان مش مطلوب بس مطلوب كده بدل أخذ من أصلي القارئ مطلوب سابق ورمضوع كده عايزين إذا أنت أنت وضع يقول عمد مش كده عارف واجه هذا الإنسان ኧረ እኔ ኢስራፋ ብቻ አይደለም ይሄ ይመስለኛል ያው ልብስ ያው ልብስ ያው አይነት ልብስ ያው አይነት ልብስ ሙጀማ እዚህ ክራዩ ቀላል ስለሆነ ያንኑ ልብስ አምጥቶ መቶሪያል የሚሸጠው ከሆነ ሌላ ቦታ ላይ ያንኑ ልብስ ሁለት መቶ የሚሸጠው ከሆነ ይሄ ይሄ ዝም ብሎ ነው ይሄ ሞኝ ነው ብር ራሱ መጠቀም የለበትም መታቀብ ያለበት ነው ወኝ ነው ዘመዶቹ ነው ገንዘቡን ማስተዳደር ያለባቸው ባይሆን አንቱ እንደምትሉት ሳይሆን ልብሶች የተለያዩ ልብሶች አሉ ባጭሩ ቻይናና ጃፓን እንበል የቻይና ሱፎች ሱፍ ነው የሚመስሉት ያው ራሱ ነው የሚመስሉት የታጠቡ ቀን እንዲሰፈር ሰንበት ሲሉ ነው እንጂ የሚቸግረው መልካቸው ያንኑ ይመስላሉ ግን ለሰርግ ቀን ለሆነ ቀን ለሚዜ ለመሆን ድሩም ሱፍ ምናምን ለሆነ ቀን ነው የምጠቀመው ከዛ በኋላ አይሆንም ያንን በሁለት መቶ ሪያል በሶስት መቶ ሪያል መገላገል እየቻለ ጓደኛው ስለሚያገባ ተመሳሳይ ሆኖ ለመቅረብ ጓደኛ አንድ ሺህ ሪያል ስለከፈለ ያኛው አንድ ሺህ ሪያል ይገዛል ምን ያደርግለታል ከዛ በኋላ እኮ አይለብሰውም ሌላው ደግሞ ድሃ ነው ሰዎች ብቻ ሲያረጉ ስላየ ነው። አንደኛው ሀብታም ስለሆነ ያለበት ቦታ ጥሩ ቃ ምንድነው የሚባለው በማርክ ነው የማርክ ልብስ ይገዛል። በቃ ጫማ የማርክ ነው። አታ ነጠላ ጫማ እሺ እንዴ ጫማ ራሱ በማርክ ነው የሚገዛል ማርክ ማለት መማረክ ማለት ነው። መቀማት ቅሚያ ማለት ነው። እሱ ነው የሚገዛው። ይሄኛውም ደሃም ደግሞ ያላቁ ይሄድና ይማረካል። ምን ነው ሲባል ነገዚህ እየገዙ አንተ ምን አገባ እነሱ እኮ የሚማረኩት ያላቸው ስለሆነ ነው ምን አንተ ለምን ትጨነቃለህ አንዷ ምን ብዙ አመት ነው እዚህ የኖረችውና ምንም ነገር አልያዝኩም ትላለች እንዲሁ ትበሳጫለች ምንድነው እንዲሁ እጅ አልያዝልኝ አለ እና በኋላ እህቷ ነች ታላቅ እህቷ ያለ ልብስ እየገዛች አለች እንዴ የእሷ ልብሶች ቢደመሩ አራት ሺህ አምስት ሺህ ሪያል ነው የሚሆኑት። ከዚያ በላይ ኧረ ኡስታዝ አለችኝ። ኢድ መጥቶ ሁለት ሺህ ሶስት ሺህ ካልገዛችም አይሆንም። የት ታደርገዋለች? ሲታየኝ አሁን ሁለት የሚገዛው እዚህ ሀገር ልብስ ሴት ልብስ የምጠብቀው የሆነ መጋዘን ነው እንጂ መቼም ትርቁም ሳጥን አይሆንም። እንዴት ነው ስለው ስላት አይ አይደለም አለ አለችኝ። የማርክ ልብስ አለ አለችኝ። ማርክ ማለት እኔ ማርክ ትምህርት ቤት ነበርኩኝና ማርክ ማለት ውጤት ነው ውጤት ስንሰጥ ነው አይደል እና ውጤት የሚያሰጥ ማለት ነው ማርክ ስል ሳቁብኝ ምንድነው ማርክ ስላቸው የልብስ አይነት ነው ምን ማለት ነው እቃው የሆነ ደረጃ ያለው ነው እንዲህ ዝም ብሎ ተራ ነገር አይደለም እስቲ ደረጃውን አሳዩኝ ትገዛለህ አልገዛም ግን ማየት ፈልጋለሁ ደረጃው የት ነው ማርኩ አላኩል በኋላ ያው ገባኝ እንግዲህ ከሀብታሞች ጋር የሚወዳደሩበት ደሃ የሚንጠለጠልበት ማለት ነው ድሃ ቁጭ የሚልበት ማለት ነው ድሃ <laughs> እና የሚገርም ነው እንደዚህ ያለ ነገር ላይ መሆን አያስፈልግም ልብስ <coughs> እኔ የሚገርመኝ ለአንድ ቀን ልብስ ብቻ ተብሎ ለአንድ ቀን የሚለበስ ልብስ ተብሎ የሚገዛ ልብስ አለ አንድ ቀን ተለብሶ የሚጣል ማለት ነው። የኢህራም ልብስ አይደል እሱ حتى የኢሕራም ልብስ እንኳን ለሌላ ዑምራ ለሌላ ሐጅ ማስቀመጥ አይቻልም። ለምንድን ነው ትልሙ? እና ኢስራፍ የሚባለው ነገር ኢስራፍ ያለ ቦታው ማስቀመጥ ነው። አንድ ዲርሃምም ያለ ቦታው መስጠት ኢስራፍ ነው። አንድ ሚሊዮን ዲርሃምም በቦታው ከሆነ ኢስራፍ አይደለም። قل من حرم زينة الله التي أخرج لعباده والطيبات من الرزق الله من حرم زينة الله التي أخرج لعباده الله لباروت حلال أرضو يوطاون وبت من نو لك بلاچو والطيبات حلال من الرزق كمبوت قل هي للذين آمنوا في الحياة الدنيا በዚች በዱንያ ላይ ለነዚያ ላመኑት ሰዎችም ነው خالصة يوم القيامة የቂያም ቀን ለነሱ ብቻ ነው በዱንያ ግን ለሁለቱም ይሆናል ማለት ነው ወርዙቅ አህለሁ መን አመነ ሲሉ ኢብራሂም ወመን ከፈር የካደንም እሰጣለሁ فأمتعه قليلا ثم أضطره إلى عذاب النار وبئس المصير كذلك نفصل الآيات لقوم يعلمون لم يقوا سوچ እንዲህ አርገን እንተነትናለን قل بل إنما حرم ربي الفواحش ما ظهر منها وما بطن يعني جيتا يكلكل مطفو نجر النو فواحش النو مطفو فاحشة مالت مطفو نجروت وانجلوت الذنوب المعاصي مالت ما ظهر منها وما بطن بيفا يتعين يتدبك أن وسط وسط يمسر ما ظهر مالت بيفا سو مقدل سو مستعدد حاميت وما بطن مالت يتدبك وسط نفكنا حسد እነዚህ ውስጥ ያሉ በሽቶች والإثم ወንጀልን ነው والبغي ድንበር ማለፍ ነው በሰዎች ላይ بغير الحق ያለ አግባብ وأن تشركوا بالله ما لم ينزل به سلطانا ምንም ማስረጃ ያላወረደበትን አምጥቶ በአላህ ላይ ማጋራት ነው وأن تقولوا على الله ما لا تعلمون በአላህ ላይ የማታውቁትንም መናገርን ነው አላህ ሐራም ያደረገው እንጂ በፍጹም ይህንን زينة الله التي أخرج لعباده والطيبات حرام على درجة ميلا أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحب ويرضاه إنه نعم المولى ونعم المدين والسلام عليكم ورحمة الله وبركاته